ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሀሳብን አሳቶ መቅጠም ቀርቷል አሉኝ ተክቶ በስደት ተክቶ ምንኛ በጣም ልጅነ ከቀረማ እንዳየኝ ሐረጉ ቢጠፋ ለተወዳሽና ለወዳሽ ካልገፋ ለወዳሽ በገና መቃኘት የተከበራችሁ አድማጮቻችን ኢትዮጵያዊነት ፈተና ከሆነ ከርሟል። ኢትዮጵያዊው ከኋላ ጦር ሰብቆ የሚያራርጠውን ዘረኝነት በመሸሽ በአራቱ ማዕዘን ፈልሷል፣ እየፈለሰም ይገኛል። ይኸው ነው ከሰሞኑ አዲስ ያልሆኑ ግን አስደንጋጭ ዜናዎች እየተሰሙ ነው። ኦርቶዶክስ ተዋሕዶ ቤተ ክርስቲያን መጽናናትን ላዘነው እንዲሰጥ፣ የሞቱትን ነፍስ እንዲማር፣ እንዲሁም ማን ነው ተጠያቂ ሕዝቡስ ምን ያድርግ በሚሉ አንኳር አንኳር ሐሳቦች ላይ ቀሲስ አስተራይ ጽጌን ከአሜሪካ አቅርበናል። ተከታተሏቸው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔር አምላካችን ሆይ ይህችን ዓለም የፈጠርክ በውስጡ ያለውን ሁሉ የፈጠርክ በአርያና በአምሳልህ ፈጥረህ በዚች መሬት ላይ ያስቀመጥክ ጩኸታችንን፣ ዋይታችንን፣ መቃተታችንን ተመልከት። የእንራችን ጠራጊ አንተ ነህ። አጽናኛችን አንተ ነህ። አምላክ ሆይ የቀደሙ አባቶቻችን ስማኝ እጆ ጸሎቴ ወይ ጻህ ቅድሜ ከግራሬ እያሉ በቤተ መቅደስ በቅኔ ማህሌት በየመቃብር ቤቱ በየቤቱ ያቀረቡትን ጩኸት ሁሉ መቃሰታቸውን ተቀብለህ እስከዚህ ዘመን ድረስ ያችን አገር ያንን ህዝብ ጠብቀህ አቆይታል። አምላክ ሆይ አሁን የገባንበት ወጥመድ አባቶቻችን ካለፉበት ወጥመድ የበለጠ ከባድ ሸክም ሆኖብናል። እንግዲህ ለምታዳምጡኝ ወገኖቼ በየገዳማቱ፣ በየአድባራቱ፣ በገጠር በከተማ ያላችሁ ይህቺ ደቂቃ ይህቺ ሰዓት የመቃተት ጊዜ ናት። መቃተት የምትለዋ ቃል መከራ፣ ስቃይ፣ ጭንቀት፣ ጩኸት፣ ልቅሶ፣ ዋይታና እንባ ከሰውነት አልቆ ነፍስ ከስጋ ለመለየት በተቃረበችበት ቅጽበት በስቃይ በመከራ ላይ ካለ ሰውነት የምትከሰት እቅታ ናት። በመከራ ዘመን የነበሩት ዘመን አራዊት የተመለከቱ የተጸየፉ ደጋግ ሰዎች የአራዊት ተግባራት የሚሰሩትን ሁሉ ስራዎች የተጸየፉ ሰዎች እንደዚህ ብለዋል። ዘመኔ እንደ ጢስ በኖ እንደ ምሽት ጥላም አለፈ። ሰውነቴም እንደ ሳር ደቀቀ። ወነቅጣ ከመሳይራ ይጽንቴንም እስመረስ ረስዓኒ በሊያ እክልንት ወስቴኒ ከመ ከማን ሰተይኩ። ይህን እያሉ አልፈዋል። ከመከራው ጽናት ሰውነት የተፈጨ ተቀጠቀጠ፣ እንደ ሳርም ደቀቀ። እህል መብላት ረሳሁ ከመከራው ከጭንቀቱ ብዛት ከዓይኖቼ የሚፈሱት እንባዎቼ ከምጠጣው ውሃ ጋር እየተቀላቀለ ተመልሶ በሰውነት የገባ መቃተት ከምድር ተነስተው ጠላቶቼ የሆኑት በላይ ላይ ደስ አይበላቸው፣ እንዲያውም የሚጠሉኝ በአይናቸው አይጠቃቀሱብኝ፣ የሰላም ንግግር ካፋቸው አይወጣም። ዳሩ ግን በምድሬቱ በጸጥታ በሚኖሩት ላይ ነገር ይሸርባሉ እያሉ በጸሎታቸውም ተናግረዋል እነ ዳዊት። ዛሬ ዳዊት እንዳለው በኢትዮጵያ ህዝብ ላይ የተነሳው ይቺ ምድር የፈጠረቻቸው ናቸው። ከምድር ተነስተው ጠላቶቼ የሆኑት በላይ ላይ ደስ አላቸው አሉ። በኢትዮጵያ ህዝብ መከራና ስቃይ ላይ እየተሳሳቁ እየቀለዱ እየተሳለቁ ያሉት ይቺ ምድር የፈጠረቻቸው ናቸው፣ አረቦች አይደሉም። እንዲያውም የሚጠሉኝ ባይናቸው አይጠቃቀሱብኝ አለ። ዛሬ በኢትዮጵያ ሕዝብ ላይ እየተጠቃቀሱ ያሉት በቤተ ክህነትና በመንግስቱ ስር የተሰገጸጉት ናቸው። የሰላም ንግግር ካፋቸው አይወጣም። ዳሩ ግን በምድሪቱ በጸጥታ በሚኖሩት ነገር ላይ ነገር ይሸርባሉ። ዛሬ በኢትዮጵያ ምድር ላይ ነገር የሚሸርቡት ይህችው መሬት ያፈረቻቸው ሰዎች ናቸው። በንግግራቸው እውነት የለም። የእጃቸው የእጃቸው ስጦታቸውን አምላካቸውን በላያቸው ላይ መልስ እያለ ዳዊት ተናግሯል። ወይጻቅን ከጋሬ አምላኬ ሆይ መቃተቴ ወደ አንተ ጉያ ይግባ ተመልከትልኛ። መቃተት የምትለዋን ክርስቶስን ሞቱ ሲቃረብ ጴጥሮስን ሁለቱን የዘብዴዎችን ልጆች ወስዶ ተከዘ። አዘለ። ቀጠለና ተጠይቀት ነፍሴ ያለ ቃተተ መቃተት በሞት አፋፍ ላይ ያለ ሰውነት የሚተነፍሰው ትንፋሽ ነው። ነቢዩ ኤርምያስ እንባዎቼ አይኖቼ በእንባ ተሞልተዋል፣ ሊያጽናናኝ የቀረበ የለም፣ መንፈሴን ሊያረጋጋ የሞከረ የለም ጠላት በርትቷልና ልጆቼ ተጨንቀዋል። የኢትዮጵያ ድምፅ ነው። ዛሬ ኢትዮጵያ አይኖቿ በእንባ ተሞልቷል። የሚያጽናናትም የለም። የኢትዮጵያን መንፈስ የቀደመውን ወኔ ልዕልና እንደነበረ እንጂ ቆይ ሊያረጋጋ የሞከረም የለም። ጠላት በርትቶባታል። ልጆች ተጨንቀዋል እንዳለው የኢትዮጵያ ልጆች ተጨንቀዋል። በዓለም ዙሪያ ያሉ ሁሉም የኢትዮጵያ ልጆች ተጨንቀዋል። ቀጠለና ነብዩ ኤርሚያስ በሽብር ተሰቃየን፣ በአጥፊዎችን ፈራረስ የእንባ ጎርፍ ከዓይን የፈሰሰ ህዝብ ያልቋልና ያለ እረፍት ያለ ማቋረጥ የእንባ ጎርፍ ከዓይን የፈሰሰ ይላል ሰቆቃወ ኤርሚያስ ሶስት አርባ ዘጠኝ ይቀጥልና በአሕዛብ መካከል አከላና ጥራ እያደረግን ማለት ዛሬ ኢትዮጵያ ስትቀላቸው የነበሩ በሳውዝ አፍሪካ ሳይቀር በባርነት በነበሩበት ጊዜ በተለያዩ ዘመናት እስከ መንግስቱ ኃይለ ማርያም ድረስ የነበሩት ሁሉ መሪዎች በጎረቤት ሀገሮች ጮኸዋል። የኢትዮጵያን ህዝብ አብረው እንዲያለቅሱ አድርገዋል። አብረውን ከተጨቆነው ከተረጎጠው ጋር ዘምተዋል። ዛሬ ያ የተዘመተለት የተለቀሰለት በሳውዝ አፍሪካ ያለው ሁሉ የኢትዮጵያን ህዝብ ያለቀሰለትን ሕዝብ እንደ ምድጃቸው አመድ እንደ አካባቢያቸው ጉድፍ ጥራጊ አድርገው አድርገውናል። ያለ ምክንያት ጠላቶቼ የሆኑ እንዶ ሳደኑኝ ይላል ኤርሚያስ። ይህ ጩኸት የኢትዮጵያ ጩኸት ነው። የኢትዮጵያ ልጆች ዛሬ እየበረሩ እንደሆነ በጠላቶቻቸው እጅ እየተበሉ እየተጠመዱ ናቸው። አጥማጃቸው የውስጥ ጠላት ነው። የውስጥ ጠላት ካጠመደው ወጥመድ ለማምለጥ ወደ ውጭ ሲሄዱ ከውስጡ ጠላት ጋር የተባበረው ሁሉ ያጠምዳቸዋል እንደሆነ ዛሬ የኢትዮጵያ ልጆች የሚጠመዱ ወፎች ሆነዋል። ነብዩ ኤርምያስ ነው ይህን የተናገረው። ከሁሉ በላይ በከንቱ እርዳታን ስንጠባበቅ የደከሙ አለም በስደት ያለን እኛ ሰዎች እንግሊዝ ድምጻችን እንዲሰማ አሜሪካን ድምጻችን እንዲሰማ ዓለሙ ሁሉ ድምጻችን እንዲሰማ እንጥራለን። በጩኸትም ቃተት መቃተት ሆነ። ነገር ግን ኤርሚያስ ምን አለ? ከሁሉም በላይ በከንቱ እርዳታን ስንጠባበቅ አይኖቻችን ደከሙ፣ ኃይላችንን በከንቱ አልደከም። በዓለም ዙሪያ አሸዋ ሰመጠን መተባበር አቃተን። ክንዳችን አንድ ማድረግ አቃተን። ልባችን መሰብሰብ አቃተን። ስለዚህ ነብዩ ኤርሚያስ ምን አለ? ከሁሉም በላይ በከንቱ እርዳታን ስንጠባበቅ አይኖቻችን ደከሙ። ቀጠለዳ ከግንብ ማማዎች ላይ ሆነን ያድነን ከማይችል ህዝብ እርዳታ ጠበቅ ይላል። ያድነን ከማይችል ያድኑን ከማይችሉ ከውጭ መንግስታት እርዳታ አንጠበቅ ይህ ሁሉ ጩኸት ነርብ ከመድከሙ በፊት መቃተት የምትባለው ጩኸት መከራን፣ ስቃይ፣ ጭንቅ፣ ችግር አልቆ ሰውነት ሁሉ አልቆ እንባ ብቻ ሲቀር የምትወጣ ጻተ ነፍስ የመጨረሻዋ እስትንፋስ አሁን በዚች ደቂቃ ከሁላችንም እየወጣች ነው። ያቺ መቃተት ናት። መቃተት ነርቭ ሁሉ ከደከመ በኋላ የሚከሰት ነገር ነው። ነርቡ የሚሰራለት ሰው አንድ ነገር ሲወጋው ላስብ አይልም። ዛሬ በሀገራችን አለ የሚባለው መንግስት አራጁ ኢትዮጵያንን አረድኳቸው ሲል ዓለም ሲያስተጋባው ኢትዮጵያውያን መሆናቸውና አለመሆናቸውን ስትመርምር ማለት ጀመረ። ፓትርያርክ የተባሉትም እስቲ ኢትዮጵያውያን መሆናቸውን እናረጋግጣሉ። ይሄ ይህ አነጋገር የኢትዮጵያዊነት ነርቭነታቸው እንኳን ሞቷል ማለት ነው። ነርቮች አይደሉም። ነርቭ ነርቭ የእንቅስቃሴ ሞተር ነው። ሰውነትን የሚያንቀሳቀስ ነው። ነርቭ ከሞተ የመጨረሻ ነርቭ ሲሞት አላቸው መካተት ነው። እኛ እንካትታለን። የኢትዮጵያ ህዝብ እየቃተተ ነው። ወያኔዎችና አቡነ ማትያስ ግን መቃተት ይቅርና ነርባቸው እንኳን አልተነካም። እስቲ ኢትዮጵያውያን መሆናቸውን እናረጋግጥ እያሉ ያሾፉ ጀመር። ለመሆኑ እንጠይቅ። እስካሁን ድረስ ይህ መንግስት ከገባ ጊዜ ጀምሮ አልታረዱም። ብዙዎች ኢትዮጵያውያን በተለያየ ቦታ አልተሰውም። ያን ጊዜ ለምን አልጮሁም? ኢትዮጵያውያን ነበሩ ማለት ነው። ማንም ይነግራቸው ኢትዮጵያውያን መሆናቸውን? ምንም ቋንቋ ነው የሚናገሩት እነዚህ ሰዎች? ኢትዮጵያ ምድር ላይ ሆነው ጠላት አራጅ መልካችንን አቅርቦ እኛነታችንን እያሳየ ሰይፍ የተሰነዘረባቸው ልጆች፣ አንገታቸውን የደፉ ልጆች፣ ለሰይፍ አንገታቸው የተሰጠ ልጆች ገጻችን፣ መልካችን፣ አካላችን መሆኑን እያዩ እስቲ ኢትዮጵያውያን መሆናቸውን እናረጋግጥ እያሉ ያሾፋሉ። እነዚህ ኢትዮጵያውያኖች አይደሉም፣ የእኛ ነርቦችም አይደሉም። አያችሁ፣ ነርቭ አንድ ነገር ሲወጋን እሳትም ሰውነታችን ላይ ጠብ ሲል እስቲ ልጅ የትኛው አካል ላይ ነው እሳት የወደቀው? የቱን አካል ነው እሾህ የወጋው ብሎ ሰውነታችን ደቂቃ ፋታ የለውም። ጣታችን ሮጦ የሚሄደው እዚያ ነው። ለማሰብ ደቂቃ የለን። ጤነኛ አካል ያለን ከሆነ ዛሬ ይህ መንግስት ጤነኛ አይደለም፣ በሽተኛ ነው። አቡነ ማትያስም ይህን በሽተኛ መንግስት እየተከተሉ እስቲ ኢትዮጵያዊ መሆናቸውን እናረጋግጥ ብለው ጫካ የጫካ ጩኸት ማሚቱ እያሰሙ እያሰሙ ናቸው። ከመልብነት ወጡ ናቸው። ስለዚህ <laughs> የኢትዮጵያ ቤተክርስቲያን እንዲትላለች አልቅሻው አልቅሻው ትብቆ የራሰ ካናው ክራሞች የዘንድሮ ባሰ። እስካሁን ድረስ ከሰማ ነው ባሰ ባሰ። ይህን የምንልበት የምንልበት ምክንያት ዳንኤል ከተናገረው ልትቀስ እንዲህ አለ። መንግስታት ከተመሰረቱበት ጊዜ ጀምሮ እስከዚህ ዘመን ድረስ ታይቶ የማይታወቅ ታላቅ የመከራ ጊዜ ይሆናል። ነገር ግን በዚያን ጊዜ ስማቸው በመጽሐፍ ተጽፎ የተገኘ ህዝብ ይድናሉ። ከምድር አፈር ውስጥ ካንቀላፉ ብዙዎች ከፈዘገው መርባቸው ይነቃሉ። አንዳንዶች ለዘላለም ይወት ሌሎች ለውርደትና ለዘላለም ጉስቁልና ይነሳሉ። ጥበበኞች እንደ ሰማይ ጸዳል፣ ብዙዎች እንደ እውነት ወደ እውነት የሚመለሱ እንደ ከዋክብት ይደምቃሉ እያለን ዳንኤል ተናገረ። እንመለስበት። መንግስታት ከተመሰረቱበት ጊዜ ጀምሮ ይላል በኢትዮጵያ ምድር መንግስት ከተመሰረተበት ጊዜ ጀምሮ እስከኛ ዘመን እስከ ወያኔ ድረስ እንዲህ አለ ነገር ሰምተንም አይተንም አናቅም። እንዲህ አለ ነገር እንዲህ አለ ነገር ሰምተንም አይተንም አናቅም። በአፄ ቴዎድሮስ ጊዜ እስከ ጃንሆይ ድረስ ዛሬ ግን እንኳን እንዲህ ብሎ ሊጮህ ቀርቶ ራሱ እያሳደደ የሚመታቸው ወጣቶች ከኢትዮጵያ እየተሰደዱ ሲሄዱ እየቀለበ የሚበላቸው ረጃኝ ነው የሚለው እሱ የሚከሰትበትን ክስ ጎረቤት እየገጀለለት እየተፈጠጠለት ነው ያለው። ስለዚህ ይችላል አለ ነርቭ የለውም፣ ኢትዮጵያዊ አይደለም። እንግዲህ ወገኖች እንደ ዳንኤል በጽኑ አላማ ቆመን ሲሆን አለን የሚሉ ድርጅት ወደ ሚካኤልነት እንዲለውጣቸው ያም ባይሆን ድርጅቶች ውስጥ ሰዎችን ይፍጠር። መከራ ለጊዜው አሰቃቂን እንባ የሚያደርግ ሊሆን ይችላል። የመጨረሻ ጊዜ ግን የመጨረሻ ጊዜ ግን መከራ ወደ ለመለመ መስክ ይለወጣል። ነቢዩ ዳዊት ማለት ነቢዩ ዳንኤል አለቀሰ አለቀሰ። በመጨረሻ ሚካኤል ተጠጋኝ ይላል። ከእንግዲህ ወዲህ እንባህን አቁም፣ እምትጽፈውን ጽሑፍ አቁም፣ ዝጋው አለኝ ይላል። አሁን ከእንግዲህ ወዲህ የምንጽፈውም ብዕራችንም እየደረቀ ነው። እንባችንም ወደ እየተለወጠ ነው። ሰውነታችንም ደረቀ። አጥንታችን ሁሉ ገል ነው የሆነው። ከእንግዲህ ወዲህ ወደ ተግባር መለወጥ መለወጥ አለበት። ብዕሩም እንባውም ሁሉም ወደ ተግባር መለወጥ አለበት። ራዕይ ያለው ህዝብ አንገቱን ደፍቶ ከመሬት ጋር ይነጋገራል። በመሬት ላይ ይጽፋል። ቀጣ አንተ ሰማይ ይላል። ከዚያ በኋላ ግን ታጥቆ ይነሳል። ራዕይ ያለው ህዝብ መከራን ቢበዛበት፣ ጭንቅን ቢበዛበት፣ ልቅሶን ቢበዛበት፣ እና የሚያለቅሰው ሚባ ቢደርቅበት፣ የሚሰፍበት ብዕር ያጣ፣ የበጠበጠው ቀለም ቢደፋበት፣ ከዚያ በኋላ ስሜቱ ያለውን ሁሉ አካል ወደ ተግባር ይለውጠዋል። አምላካችን አምላካችን ይህም ሁሉ ተመልክቶ ሁላችንንም ወደ አንድ አቅጣጫ አምጥቶ ለሀገራችን፣ ለቤተ ክርስቲያናችን፣ ለሕዝባችን፣ ለወገናችን ተባብረን አንድ የሆነ ነገር ለማድረግ እንዲረዳን አሁንም ኤርሚያስ በመጨረሻ የተናገራትን በጸሎት መልክ ላቅርባት። እግዚአብሔር ሆይ በእኛ ላይ የደረሰውን መከራ አስብ ውርደታችንን ተመልከትም ርስታችን ለአመፀኞች ቤቶቻችን ለባይዳን አሳልፎ ተሰጡ። ወላጅ አልባና አባት የሌላቸው ሆን እናቶቻችን እህቶቻችን እንደ መበለቶች ሆኑ። ውሆቻችንንም ወንዞቻችንንም በገዛ ገንዘባችን ገዛን። እንጨቶቻችን ሁሉ ለሌላ ሰው ማሞቂያ ሆኑ። የሚያሳድዱን ከተረከዞቻችን ስር ናቸው። ኤርሚያስ ነው የተናገረው። እርስታችንን ወያኔ ለውጭ ሀቁ ቤቶቻችን ሁሉ ወያኔ መዘበርም እኛንን በተነን። እህቶቻችን ለዓለም መሳላቂያ ሆኑ፣ ከደፈሩ ንብረታችን ሁሉ ተዘረፈን፣ ለባይድ ተሰጠ። በመጨረሻ ሁላችንም የምንጠመድ ወፎች ሆንን። ሁላችንም በዓለም ዙሪያ ተጠራርገን የምንወድቅ ትቢያ ገለባ ሊሆን ነው። አምላክ ሆይ ከዚህ አውጣን። አምላክ ሆይ አንተ ታደገን። ይሄ የሚሰማችሁ በየገጠሩ ያላችሁ፣ በደብር ያላችሁ፣ በገዳማት ያላችሁ ዛሬ የኢትዮጵያ ቤተ ክርስቲያን መሪ የላትም። ያ ቢሆን ኖሮ መከራ ጭንቅ ሲበዛ ታቦቱን ይዘው ይወጡ ነበር ከየደብሩ። ዛሬ እዚያ የተቀመጡት ወንበር ላይ እያሾፉ ናቸው፣ እየቀለሉ ናቸው፣ ቃላቸውን እየለዋወጡ በእኛ ላይ እየተጫወቱ ናቸው። እነዚህ የጥፋት መልእክተኞች ናቸው። የታቦቱ ዋና ዓላማ ከዚህ በፊትም ተናግሬዋለሁ። የታቦቱ ዋና ዓላማ ለሶስት ለሶስት ነገር ነው። አንድ በመሃል ቀሰምሱ ሰራ የምትሉ እናንተ አረማውያን ካረመን የለፈጣችሁ አትግደል፣ አትስረቅ ወደሚለው ኦሪት ኑ። እናንተ በኦሪቱ ያላችሁ በቂም በበቀል አይን ለዓይን ጥርስ ለጥስ የምትሉ ወደ ጽድቅ ወደ ወንጌል ኑ፣ ወደ ክርስቶስ ኑ። ክርስቶስ ክርስቶስ የጽድቅ አምላክ ነው። ክርስቲያን ጀስቲፊኬ ከዛም righteousness ወንጌል የመጨረሻ መደምደሚያ ናት። ወንጌል የመጨረሻ መደምደሚያ ናት። ተላልፋችሁ ለሰው ለእውነት ሙቱ እንጂ ግደሉ አትልም። በከንቱ አትቆጡ ነው የምትል። ጨርቅ ለባሽ ብላችሁ አትበሉ ነው የምትል። ዛሬ ግን ዛሬ ግን በየመንደራችን ታስረናል፣ በየቦታችን ታስረናል። እርስ በርሳችን እንድንተሳሰር ተደርጓል። እጃችን እንዳይንቀሳቀስ፣ እግራችን እንዳይራመድ፣ አንደበታችን እንዲዘጋ፣ አመለካከታችን ሁሉ አሻግረን እንዳናይ፣ በመንገድ እንድንታሰር፣ እንድንቀየር፣ እርስ በርሳችን እንድንቀጣቀጥ፣ እንድንጣላ፣ እንድንጠራረስ አድርገውና ታዲያ ይህን ያወጀ መንግስት ወደ ውጭ እየተሰደድ የፈለገ ሁሉ ቢጨፈልቀን ቢገለን እርዳታ አገኘ እንጂ ተጸጽቶ ተቆጥቶ እንዳለፉት መሪዎቻችን የሚነሳ የሚቆም መንግስት አይደለም። የሚለው ሁሉ ለፖለቲካ advantage መጠቀሚያ ነው። ወደ ራሱ አመለካከት የተረጎመ ለዓለም ለልማት ነው እያለ ያቀርበዋል። ተጠንቀቁ። ሰው እየፈረሰ ልማት የለም። ሰው እየተገደለ ልማት ለማን ነው የሚለማው? አባይ ለማን ነው የሚገደለው? ምንድን ነው የሚያደርጉት? እነዚህ ሰዎች ጠላቶች ናቸው። በተረፈ እግዚአብሔር መንፈሳችንን የዛለው መንፈሳችንን ያበርታልን፣ ያጠንክርልን። እንበርታ፣ እንጠንክር፣ አንድ ላይ እንተሳሰር። ከህግ አራዊት በዓለም ያለ አራዊት ሁሉ ከህግ አራዊት ወጥቶ ቢችል ወደ ህገ ወንጀል እንዲመጣ ወደ ጽድቅ እንዲመጣ ክርስቶስ ወዳደረገው እንዲመጣ ባይችል ግን አትግደል ወደምትለዋ ወደ ወሪት እንዲመጣ እንታገል፣ ታቦቱን ተሸክመን እንውጣ። የታቦቱን የሴት ቀልድ አይደለም፣ ጨዋታ አይደለም፣ ማሸብሸብም አይደለም። ታቦቱ ከመንገሩ የሚንቀሳቀሰው በእንደዚህ ያለ ቀውጢ ጊዜ ነው። ክርስቶስ ሲጠመቅ ክርስቶስ ሲጠመቅ ታቦቱ የወጣው እኮ ከክርስቶስ ጥምቀት ጋር ምንም ጉዳይ የለም። ከክርስቶስ ጥምቀት ጋር ምንም ጉዳይ የለም። አባቶቻችን ይህንን unique የሆነ ስርዓት የሰሩልን በእንደዚህ ያለ መከራ ጊዜ እናንተ ነፍሰ ገዳዮች አልመሪዎች እናንተ ለከንቱ ሰው የምትገሉ አረመኔዎች ከአረመኔነት ወጣችሁ ብትሉ ወደ ወሪቱ አትግደሉ ወደሚለው እናንተ ደግሞ በምቀኝነት፣ በተንኮል፣ በክፋት፣ በቅኝ አገዛዝ አትግደሉ ሰው ክርስቲያንን እያላችሁ ሰውን የምትጎዱ ሁሉ ክርስቲያኖች አይደላችሁ። ወደ ክርስትና ቅረቡ። መሴጁ የታቦቴ ነው። ባለፈው ጊዜ ተጽፏል። ወገኖች ያለንበትን በርታ። እግዚአብሔር ኃይሉን ብርታቱን ይስጠን። እግዚአብሔር ያጽናችሁ የምንባለው እኛ ነን። አዝን የተቀመጥን እኛ ነን። የኢትዮጵያ ቤተክርስቲያን ናት። በስደት ያለን በተለይ መነኩሴ ነኝ የምትል ቆሞስ ነኝ የምትል ጳጳስ ነኝ የምትል ነብዩ ዳዊት ተናግሯል። የምትጠጣ ወርሃ ከእንባህ ጋር ይቀላቀል። መብልን መብልን ዘነጋው ዘነጋሁት፣ የምበላውንም ዘነጋሁት፣ የምጠጣውን ከእንግዳ ጋር ተቀላቀለ። ላብኝ የለኝም፣ ሰውነት የደረቀ ዛሬ እየበላን እየጠጣን ሲርበን ወደ kitchen ሽንታችን ሲመጣ ወደ ሽንት ቤት እንቅልፋችን ሲመጣ ወደ አልጋ የምንወጥበት አይደለም። ይህንን መቀየር አለብን። ይህን መቀየር አለብን። አለበለዚያ ኢትዮጵያ ቤተክርስቲያን ካህናቶች አይደለም ሰባኪዎች አይደለም፣ ቄሶችም አይደለም እስካሁን ድረስ ያደረግነው ይብቃ። አቁሙ። አቁሙ። መልእክት ይሄ ነው። ስለሰማችሁኝ አመሰግናለሁ። እግዚአብሔር ለሁላችንም ብርታቱን ይስጥ። እግዚአብሔር ያጽናን፣ ሁላችንንም እግዚአብሔር ያጽናን። በዚያ ወጣ እንዳልን በዚያ እንዳላገድን ቀን ጠፋ ቀን ጠፋ በየትም በየትም በየትም በየትም ደሜንን ጨለጠው ከላይ ጨረሰው ቆንጥሮ ቆንጥሮ ወጣት ሽማግሌው ባልቴቱ ወይዘሮ ባልቴቱ ወይዘሮ ስፍራንም አዛምቶ ዋርካየ መስለ አምባ የሚሹትን መጠጊያ ያጡትን ክራራ ታለለ ክራራ ታለለ Thank you.